أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ውድ የተፍሲር ትምህርት ተከታታዮች በያላችሁበት ሆናችሁ ይህን በድምጽ የምትከታተሉ ሁሉ ዛሬ የምናየው ሱረቱል ዩሱፍ ከ25 ከ55 ወስተበቀ الباب ይሄ ፊልሙ እንግዲህ الباب በሩን ተሽቀዳደሙ ዩሱፍ ሰው ከፍተው ያመለጡ ሊሄዱ እሷ ደግሞ ይዛ ልታስገድል ወቀደት ቀሚሰሁ ሚን ድቡር አለ አመንጣታለሁ ሲል ይዛለሁ ብላ ከኋላው ቀሚሱን ቀደደችው ወአልፈያ ሰይደሃ ለደልባብ ወአልፈያ አገኙ ሁለቱም ሰይደሃ አለቃዋን ባሏን አገኘች ለደልባብ በሩ ላይ አገኘች አገኙት ሁለቱም ቃለት አየህ ሴት ተንኮል ما جزاء من أراد بأهلك سوءا ሁለቱም ያለከልካሉ እየተሯሯጡ አይደል እና ምን ሆነሽ ነው እንዴ ምንድነው ሲላት አንተ እስቲ ያን ነገር ጠይቅ እህ ማ ጀዛኡ መን አራደ ቢአህሊከ ሱአን ኢላ አን ዩስጀና ወዐዛቡን አሊም በቤተሰብህ በሚስትህ መጥፎ ሊሰራ ያሰበ ሰው መታሰር ወይ ከባድ ቅጣት መቀጣት እንጂ ሌላ ምን ዋጋ ይገባዋል አለችው ማለት አሁን ዩሱፍ ነገሩ ዞረ ማለት ነው አይደል አይ የዘንድሮ ነገር እኮ መዞር ድሮም ጀምሮ ነው በቃ ይሄ መጥፎ ህዝብ ትውልዱን እንዲህ ዝም ብሎ ባልሆነ ነገር መወንጀል የተለመደ ነገር ነው አሁን እያሯሯጠች ያለች እሷ ነች ምን አለ አፍራ እንኳን ዝም ብትል የለም ወዲያውኑ እሷ ደግሞ ተበዳይ ሁና ምን እንደው የሚገባው ውሳኔ ስጥልን አለች እሱ ገባው እንግዲህ እሺ ቃለ هي راودتني عن نفسي أراني አይደለሁም እሷ ናት ዩሱፍ አይባልም ማለት አንዳንድ ጊዜ እኮ እንዲህ ያሉ ክስተቶች ይከሰቱና ዝም ብሎ ሰው ገና ሲሰማ አረባክተው ደግሞ ሴት ይጠይቃል እንዴ ይላል ዩሱፍ ያበጠው ይፈንዳሉ ምክንያቱም ሐቅ ይዘው የፈለገው ችግር ቢደርስባቸው ይሻሏቸዋል ከሚዋሹ هي راودتني عن نفسي እሷ ናት የጠየቀችኝ وشهد شاهد من أهلها ከዘመዶቿ መካከል አንዱ ምስክርነት ሰጠ إن كان قميصه قد من قبل فصدقت وهو من الكاذبين ምልክት አለ አይደላው ቀሚሱ ተበጥሶ የላው በቃ ከኋላው ከተበጠሰ ከኋላው እንግዲህ ከፊቱ ከተበጠሰ እሱ ውሸታም ነው እሷ ናት ምክንያቱም እሷን ይዛለው ሲል ነው ፊት ለፊት የቀደደችበት ማለት ነው ወይን ካለ ቀሚሱ ቁደ ሚን ዱቡር ከኋላ ከተቀደደ ግን የኋላ ልብስ የሚቀደደው አመልጣለሁ ሲል ነው እንጂ እይዛለሁ ሲባል አይደለም فكذبت وهو من الصادقين እውነተኛ ነው ስለዚህ እውነቱ فلما راى قميصه قد من دبر ቀሚሱ ከኋላ መቀደዱን ሳይ قال انه من كيدكن ይሄ ተንኮል ከእናንተ ከሴቶች ተንኮል ነው ገባኝ ምስክሩም ማረጋገጫውም የሚያሳየው አንቺ እንጂ ጥፋተኛው እሱ አይደለ እሱ አለመሆኑን ነው አላ እነ ከይደኩና አዚም የሴቶች ተንኮል እኮ የታወቀ ነው አልስታካላችሁ ሲል ደግሞ በወንጀል ልታስቀጭው እሱ ጋር ለማያያዝ ሞከሱ ዩሱፍ ዩሱፍ አለው አዕሪድ አን ሀዳ ይህን ጉዳይ ተወው በቃ ውሾን ያነሳ ውሾ ይሁን ወስተግፊሪ ሊዘንቢኪ አንቺም ለስህተትሽ ምህረት ጠይቂና ኑሮሽን ዝም ብለሽ ቀጥይ إنك كنت من الخاطئين አንቺ ነሽ የተሳሳቱት ቡድን የገባሽ ይዋላል وقال نسوة في المدينة በሰፈሩ እንግዲህ ወሬ ተወራ በሬ ወለደ ብሎ የሚያወራ ሰው እንኳን ይህን ታሪክ ሰምቶ امرأة العزيز تراود فتاها ኧረ እንደው ጉድ መቼም የዘንድሮ ነገር ጉድ አያልቅም የንጉሱ ሚስት እኮ ባሪያዋን ካልደፈርክኝ ብላ አስገደደችው አሉ قد شغفها حبا በፍቅር አንገብግቧት ኢና ለነራሃ ፊ ضلال ሙቢን እሷ በግልጽ ስህተት ላይ መሆኗን የምታየን እንዲሁ ቢፈቀር ወጣ ተብሎ ይፈቀራል እንጂ የቤት ውስጥ فلما سمعت بمكرهن የእነሱን ተንኮል እያነወሯት መሆኑን ስትሰማ አርሰለት ኢለይህነ ለእነሱ ላከችባቸው አዘጋጀች ኑ በዚህ ጉዳይ እንወያይ እኮ አይደለም ወአዕተደት ለሁነ ሙስተካአን ግብዣ ነው የጠራቻቸው ወአተደት ለሁነ ሙስተካአን ትራስ አዘጋጀችላቸውና መደገፊያ እንዲደግፉ አደረገች ወአተት ኩለ ዋሕደት ሚንሁነ ስኪነን ለእያንዳንዳቸው ለእያንዳንዳቸው ቢላዋ ሰጠቻቸው ወቃለት ይኽሩጅ አለይህና ዩሱፍ ና ብቅ በለና ታያቸው አለች ወጡ ምን ያደርጋሉ አሁን መከረኛ አይደሉ ወጣ ሲሉ ፈለማ ረአይነሁ ሲያዩ ሴቶቹ አክበርነሁ በጣም አከበሯቸው በጣም ደና አደነቋቸው ወቀጣነ አይዲየሁነ እጆቻቸውን ቆረጡ አለ አንተ ቢላዋና ሴት እንዴት ነው ነገሩ የትናንትና ወዲያዋም ሴት ሽንኩርት እየቆረጥኩ መስሎ ልጅቱን እየቆረጥኩ አገኘሁ ትላለች አልሰማችሁ ታዲያ ማዳም ምናምን ምናምን እና ልጆ ብድግ ስል ከእንቅልፌ ልጇን እየቆረጥኩ አገኘው። እንደዚህ ይባላል። አይ ይሆናል ማለት ነው። አቅል የሚወስድ ነገር ሲመጣ እነሱ እኮ አሁን እያዩ ሙዙ ብርቱካኑ እየቆረጡ መስሏቸው እሱም እየተከተሉ እያዩ እጃቸውን ደም በደም እ በኋላ ምን ነው ደም ሆናችሁ ስትል እጃቸው ተቆርጧል። አያችሁ አይደል አለቻቸው። ናም وقلن حاش لله ما هذا بشرا ለአላህ ጥራት ይገባው። ይሄ ሰው አይደለም። إن هذا إلا ملك كريم፣ ይሄ የተከበረ መላይካ የሚባለው ፍጡር አየነው ማለት ነው እንጂ ሰው አይደለም አሉ። ቃለት እኔም ወድጄ አይደለም እናንተ ለአንድ ቀን ያልቻላችሁት እኔ ጧት ማታ ሲወጣ ሲገባ እያየሁ ታዲያ ተሳሳተች ብላችሁ የምታሙኝ እኮ ፈዛሊኩም ለዚ ሉምቱነኒ ፊህ ይሄው የዛሊኩነ ለዚ ሉምቱነኒ ፊህ ያማችሁብኝ ሰውዬ እኮ ይሄ ነው። ወለቀድ ራወትሁ አን ነፍሲ ፈስተዕሰም። አሁን ግልጽ ላውጣላችሁ፣ እኔ ጠየቅኩት፣ ግን እሱ እምቢ አለ። ወለኢን ለም ማ አእሙሩሁ፣ አሁንም እነግራችሁ ለእናንተም ለእሱም የምነግረው ያዘዝኩትን ባይፈጽም ጀነነ ሌላ ማድረግ ባልችል ይታሰራል። ወለየኩነ ሚነ ሳጊሪን ከተዋረዱ ሰዎች ነው የማደርገው እንጂ እንዲህ እኔን እያቃጠለ ተከብሮ አይኖርም። ቃል አሁን ዩሱፍ አወቁ አለቀቀችኝ ረቢ ጌታዬ አስጅኑ አሐቡ ኢለየ ሚማ የድዑነኒ ኢለይ ጌታዬ እኒህ ሴቶች እየተመካከሩ አንዱ በአንዷ ላይ እየተረዳዱ የሚያሴሩብኝ ከሚሉኝ ነገር እስር ይሻለኛል መታሰር ይበልጣል ወይላ ተስሪፍ አኒ ከይደሁና አስቡ ኢለይህነ ዋአኩን ምን አልጃሂሊን እንደው የእነሱን ተንኮል ከላይ ላይ ካላነሳህልኝ ከዕለታት አንድ ቀን ወደ እነሱ ልዘነበል እችልና ከማይማኖች ይሆናለሁ ዝሙት ከሚሰሩት ሰዎች ይሆናለሁ ብዬ እፈራለሁ فاستجاب له ربه ጌታው ዱዓውን ተቀበለውና فصرف عنه كيدهن ተንኮላቸውን ከላያቸው ላይ ያነሳላቸው እነሁ هو السميع العليم الله سبحانه وتعالى ሰሚ አዋቂ ነውና ሴት ወንድ ታስገድዳለች ሁኖ ያውቃል ከእሳቸው በኋላ ሌላ ወንድስ በሴት ተገዶ ያውቃል ወይስ እሳቸው ላይ አበቃ ሴቶች የሚፈልጉትን ወንድ ከማስገደድ ባልተናነሰ ሊያባብሉ ይችላሉ ግን እንደዚህ በር ዘግቶ ማስገደድ እና ከዚያ በኋላ እሺ ካላልክ ትታሰራለህ በጣም ናዲር ነው በጣም አነስተኛ ነው እርግጥ በአንዳንድ ሀገሮች ጠለፋ በዝቷል አሁን ይላሉ ወንዶች እየተጠለፉ ነው ስለዚህ በተለያዩ አጋጣሚዎች ላይ እንዲህ ያለ እድል ውስጥ እንዳትገቡ ተጠንቀቁ ተብሎ የሚነገርበት ሀገር አለ ይሉናል ለማንኛውም የሴት ልጅ ወንድን ማስገደድ ናዲር ቢሆንም የተከሰተ ሊከሰት የሚችል መሆኑን ነው። ስሜት አይደል? ጉልበት ያለው አቅም ያላት ሁና የምትፈልገውን ወንድ እንጂ ልትጠይቅና ልታስገድድ ትችላለች የሚለው የዚህ ሴትዮ ታሪክ የመጀመሪያ መግቢያው ነው። እንግዲህ የነቢዩላህ ዩሱፍ አለይሂ ሰላም ከላያቸው ላይ ይህንን ነገር አነሳላቸው። በምን አነሳ? ፈስተጃበ ለሁ ረቡ ፈሰረፈ አንሁነ በምን አነሳላቸው አመቻቸ አላህ መታሰሩ ይሻለኛል ስላሉ የመታሰር እርምጃ እንዲወሰድባቸው ተደረገና ታሰሩ ثم بدا لهم من بعد ما رأوا الآيات እነዚህን ተአምሮቹን ካዩ በኋላ ለየስጅኑነህ ሐታ ሒን እስከ ተወሰነ ጊዜ እሷም እልኋ እስከሚለቃት ድረስ ማሰሩ መፍትሄ ሆኖ ታያቸው ما زال السياق في الحديث عن يوسف عليه السلام وما حدث له بعد ظهور براءته من من تهمة امرأة العزيز قال تعالى وبدا لهم أي ظهر للعزيز ومن معه من بعد ما رأوا الدلائل الواضحة على براءة يوسف وذلك كقد القميص من دبر ونطق الطفل وحكمه في القضية بقول كان قميصه وهي أدلة كافية في براءة يوسف إلا أنهم رأوا سجنه إلى حين ما أي ريثما تسكن النفوس وتنسى الح... الحادثة إذا تعرف بس بصعب سنة انداي انداي انداي كسم قدارو السوسات نبربة تقولون دي دي الرصاصة ما استعصر عند اللبات شو وصلوا سوت ثم بدا من بعد ما رأوا الآيات لا يسكنونه حتى حين يسوى النور لما دبق سبان ان سروا تبعلا ودخل معه السجن فتيان تاسروا ساتشو أبدا تعملون ساتشو ستاسروا ولست وطاسو አብረው ከሳቸው ጋር ታሰሩ قال احدهما اني اراني اعصر خمرا እዚያው እስር ቤት እያሉ አብረው እየተንቀሳቀሱ ባሉበት አንድ ቀን ምን አለ ህልም አያሉ እኔ ኸምር ጠጅ ስጠምቃ ያለሁኝ አላቸው وقال الآخر إني أراني أحمل فوق رأسي خبزا تأكل الطير منه إني دمو راسي لا يمكن تشكمي وأواه السبل أيهني كذالا نبئنا بتأويله إنا نراك من المحسنين سنايف روسو تمثلاله መልካም ሰው ትመስላለህና መናሙን ህልሙን እስቲፈስር ልን አሏቸው قال لا يأتيكما طعام ترزقانه إلا نبأتكما بتأويله قبل أن يأتيكما ምግብ ከየቤታችሁ አይመጣላችሁም ከመምጣቱ በፊት የነገርኳችሁ ቢሆን እንጂ የመናሙ ብቻ ሳይሆን ይህንንም እነግራችኋለሁኝ ዛሊኩማ ሚማ ዓለመኒ ረቢ እኔ ይህንን አላህ ካሳወቀኝ አንዱ ተአምረኛ ነገሬ ነው። እኒ ተረክቱ ሚለተ ቀውሚን ላ ዩሚኑነ ቢላህ እኔ እኮ በአላህ የማያምኑና በመጨረሻ ቀን ካሃዲ የሆኑትን ሰዎች እምነት ስተው አላህ የሰጠኝ ተውፊቅ ነው አሏቸው። እንግዲህ ወደ አላህ መጥራት ጀምሯቸው ሰዎች ወተባዕቱ ሚለተ አባኢ ኢብራሂመ ወይስሐቀ ወያዕቁብ የአባቶችን የኢብራሂምን የኢስሐቅን የያዕቁብን መንገድ ተከትያለሁ ማ ካነ ለና አን ኑሽሪከ ቢላህ ሚን ሸይ በአላህ ማጋራት ምንም ነገር ማጋራት የለብንም ذلك من فضل الله ይህ የአላህ ትሩፋት ነው አለይና ወዓለ ናስ በእኛም በሰዎች ልጆች በጠቅላላ አላህ የዋለው ትሩፋት ነው ወላኪን አክበረ ናሲ ላ የሽኩሩን ሰዎች የጠየቁት ስለምንድን ነበር ህልም እንዲፈቱላቸው እሳቸው ግን መሀል ስለ አላህ አስገብተው በደንብ አስተማሩ ያ ሳሒበይ ስጅን እናንተ የእስር ቤት ጓደኞቼ አአርባቡ ሙተፈሪቁነ ኸይር አም ላሁ ልዋሒድ ልቀሃር እንዲያው እስቲ ቁጭ ብላችሁ ይሰቡበት የተለያዩ አማልክቶችን ማምለክ ነው የሚሻለው ወይስ አንድ ሀያል ሁሉን ነገር ማድረግ የሚችለውን አምላክ ማምለክ ነው የሚሻለው <coughs> ما تعبدون من دونه إلا أسماء سميتموها أنتم وآباؤكم እናንተ እኮ ከአላህ ሌላ የምታመልኩት ሁሉ ስም ብቻ ነው እናንተና አባቶቻችሁ ከአላህ ምንም ማስረጃ የሌላቸው የሰየማችኋቸው ናቸው ኢን ልሕክሙ ኢላ ሊላህ ውሳኔ ለአንድ አላህ ብቻ ነው እሱ ደግሞ አመራ አላ ተዕቡዱ ኢላ እያህ እሱም ብቻ እንጂ ሌላ እንዳታመልኩ ትእዛዝ ተላልፏል የአላህ ذلك الدين القيم ትክክለኛው እምነት ማለት ይሄ እምነት ነው አሉ ወላኪን اكثر الناس لا يعلمون ብዙ ሰዎች ግን አይገባቸውም ያ صاحب السجن አሁን እንግዲህ በደንብ ከሰበኳቸው በኋላ ይሄኛውን እየጠበቁ ይሄኛውን መልስ የህልሙን መናም እየጠበቁ ይሄንን በደንብ እንዲውጡት አደረጉ ታሁን ታሁን ወደዚያ እየገቡልን ነው እያሉ ማለት ነው እንዲህ ነው አጋጣሚ ማድረግ ነው ኒካህ የመጣን ሚዜን ካው ይታሰራል ችግር የለም ሙሽራ ይጠብቃል ልጅ ጥሎ አይሄድ አይደል ቁጭ አድርገህ ስለ እስላም አስተምሮ ጥሎ አይሄድ ደርሰን እንምጣ አይል አመልጥም ብዙ ሰዎች እንዲህ ነው የሚያደርጉ ያ صاحب السجن የእስር ቤት ጓዶቼ አማ ሐዱኩማ ያኛው ኸምር እንትን ሲላየው ፈየስቂ ረበሁ ኸምረን አለቃውን ወጥቶ ከዚህ በኋላ ከም ያጠጣል ማለት ነው እንግዲህ ይደረጋል እውነቱን ንገራችሁ ይሄ ነው እድሉ ያው ይወጣል ከእስር ቤት ወጥቶ የመኖር እድል አለው ማለት ነው አመል አፈር ፈይስለም ያኛውማ ይገደላል ማለት ነው እንዴት فتأكل الطير من رأسه ከራሱ ላይ ቅማሉንም ምናምኑንም አዋፎች ይለቅማሉ ይበላሉ ማለት ነው ይሞታል ይገደላል ይሰቀልና ይንጠለጠላል ማለት ነው قضي الأمر الذي فيه تستفتيان አሁን የጠየቃችሁን ጉዳይ ተወስኖ አልቋል በዚያ አትቸጋገሩ እንዴት ሊሆን ይችላል በምን አወቅህ ምናምን አይ ማን ጠይቀኛል እንግዲህ ከተጠየቅ የተነገረህን መስማት ነው ለዚህ ነው እንግዲህ ልቅሶ ሊለቀስ ነው ቤተሰብ ካሉ ጠይቀሃል አይደል በቃ ነው እንዳደርጋለሁ وقال للذي ظن أنه ناج منهما كهلما አኳያ እንደሚወጣና አለቃው ጋራ እንደሚሄድ የጠረጠሩትን የፈሰሩለትን ሰው እያሉት እዝኩርኒ ዕንደ ረቢክ አንተ መቼም አንተ ልትሞት ነው መቼም አንተኛው ደግሞ ልትወጣ ስለሆነ ባይሆን ጌታ ጋር ስትደርስ እዚህ አለቃ ጋር ስትደርስ አስር ሳኛ አንድ ሰው ጋር እኮ የታሰረ አለ በግፍ ብለህ ንገርልኝ። ወጣ ሰውየው ፈአንሳሁ ሸይጣኑ ዚክረ ረቢህ የዩሱፍ ታሪክ አደራውን በልቶ ሰውየው ዝም ወረዛ ፈለቢሰ ፊ ሲጅኒ ቢድዐ ሲኒን ዩሱፍ እስር ቤት አመታት አሳለፉ ቢድዕ ማለት ከሶስት ዓመት እስከ ዘጠኝ ዓመት في بضع سنين لله الأمر من قول ومن بعد وقال الملك አንድ ቀን ዩሱፍን ሊያስፈታ ፈለገ አላህ ታዲያ ሰውየውን በቀን በሌሊት ሲያባት ተዋደራ ንጉሱን قال الملك إني أرى سبع بقرات سمان يأكلهن سبع عجاف وسبع سنبلات خضر وأخرى يابسات على ዛሬ በህልሜ አንድ ነገር አየሁ አለ አራ ሰብዐ በቀራትን ሲማን ሰባት የወፈሩ የደለቡ ላሞችን የእኩሉሁነ ሰብዑን ዒጃብ የከሱ ሰባት እንትኖች ሲበሏቸው አየኋቸው ላሞች ወሰብዐ ሱንቡላትን ኹድሪን ያለመለሙ ሰባት ቀንዘሎችን ደግሞ ወኡኸር ያቢሳት ሰባት የደረቁ ደግሞ አየሁኝ ያ አዩሃ ልመለእ አፍቱኒ ፊ ሩእያየ ኢን ኩንቱም ሊሩያ ተዕቡሩን ሰዎች ህዝቦቼ ህልም የምትፈቱ ከሆናችሁ ባካችሁ ንገሩኝ ምን በላዕ ነው ምን ጉድ ነው ይሄ ህልም አለ ቃሉ አድጋቱ አሕላም እኮ ቅዠት ነው አሉ አላውቀዋሉ ወማ ነሕኑ ቢተእዊል ልአሕላሚ ቢዓሊሚን እኛ ደግሞ የቅዠት ትርጉም አናቅም ሳቃያ ያደረው ነው እንደምትለን አሉት وقال الذي نجا منهما وادكر بعد أمة ያ ከንቱ ከእስር ቤት ነፃ የወጣና ወደ ስራ ወደ ፍርድ ቤት የገባው ሰውዬ ከዘመናት በኋላ ያስታወሰ የዩሱፍን አደራ አለ አነ ኡነቢኡኩም ቢተዊሊህ ፋርሲሉኒ እኔም ብቻ አንድ ቦታ እንደሄድ ፍቀዱልኝ ትርጉሙን ይጀላችሁ እመጣለሁ ፍቹን ትክክለኛውን ይዤ እመጣለሁ አለ ተሞክሯለሁ አይደል ተፈቶለትን የሱ ራሱ እዚያው ጠጅ ቤቱ ገብቶ ዩሱፉ አለ ሄደ አረ ይሄድልን ተፈቅዷል የትም ቦታ በቃ ሄደ ተንደርድሮ ያውቀዋል አይደል እስር ቤቱ ሄደና ዩሱፍ የት አለ አለ ስንት ዓመት በኋላ ዩሱፍ ናም አሉ አዩሃ ስዲቅ ማባበል ጀመረ አንተ እውነተኛው ዩሱፍ አፍሲና እስኪ አንድ መፍትሄ ስጠን ምን ምን في سبع بقرات سمان يأكلهن سبع نجاب ሰባት የወፈሩ የደረቻቸው ከብቶችን ሰባት የከሱ ሲበሉ አየ ወሰብዕ ሱንቡላትን ኹድርን ወኡኸረ ያቢሳት ሰባት ለምለም ቀንዘሎች ሰባት ደረቆችን እንዲሁ ሲያጠፏቸው አየን ለአሊ አርጅዑ ኢለናስ ለአለሁም ያዕለሙን ይህንን ተፍሲር እየሄጀ ለዘመዶች ለአለቆቻችን ስንናገር ያንተን ትልቅነት ያውቁ ዘንድ ብዬ ነው አለ ቃል አሉ ዩሱፍ ተዝረዑን ትዘራላችሁ ሰብዐ ሲኒነ ደአበን በተከታታይ ሰባት ዓመት ታመርታላችሁ ፈማ ሐሰብቱም ፈዘሩሁ ፊ ሱንቡሊ ያጨዳችሁትን እዚያው ገለባው ጋር እንዳለ ተዉት ኢላ ቀሊለን ትንሽ ከምትበሉት እንጂ ሚማ ተእኩሉን ثم يأتي من بعد ذلك ምክንያቱም ከዚያ በኋላ ይመጣልና ሰብዑ ሽዳዱን የእኩልነ ማ ቀደምቱም ለሁነ ሰባት የድርቅ ዓመት ይመጣል ያ ያስቀመጣችሁትን የምትበሉበት ኢላ ቀሊለን ትንሽ ሲቀር ሚማ ትሕሲኑን ራሳችሁን የምትጠብቁበት ثم يأتي من بعد ذلك عام ከዚያ ደግሞ የሚቀጥለው ዓመት ይመጣል ዩጋሱ ናስ ዩጋሱ ናስ ሰዎቹ ዝናብ አጥተው የሚለምኑበት አይ ዩጊሱሁም ዩጋሱ ናሱ ፊህ ዩጋሱ ናስ በዝናብ አላህ የሚረዳቸው ዝናባማ የሚያደርግላቸው ወፊህ ያዕስሩን በዚያ ጊዜ ደግሞ በተለያየ ፍራፍሬዎች ውስጥ ያሉ ዘይቶችን የምትጨምቁበት ዓመት ይመጣል ማለት ነው አሉ መጣና ሲነገረው የአምስት ዓመት የሰባት ዓመት እቅድ እንዲያወጣ ሰውየው በመናም እንደተነገረው ነገሩት ማለት ነው ተዘጋጅ ማለት ነው ነው ሲነገረው ገረመው ቃል الملك اتوني به የት አገኛችሁት ይህን ተፍሲር ሲባል እዚያ እኮ አንድ የታሰረ ሰው እያለ ምን ተብሎ ያ ዩሱፍ የሚባለው እኮ አንተ ሚስት ምክንያት የታሰረችው የታሰረው ጣቱኒ ቢሂ አምጡልኝ ፈለማ ጃአሁ ረሱል መለክተኛው ሁዶ ና ተብላሃል ንጉሱ ይፈልገሃል ሲለው መለክተኛው ቃል ዩሱፍ አሉ እርጅዕ ተመለስ ኢላ ረቢክ ጌታህ ጋራ አለቃህ ጋራ አላህ ጋር ማለት አይደለም ፈስአልሁ ጠይቀው ማ ኒስወት ላቲ ቀጣና አይዲየሁነ እነዚያ እጃቸውን የቆራረጡ ሴቶች ታሪክ እንዴት ፋይሉ ተዘጋ? አሁንም ደግሞ በሌላ ቀን የሆነ ምክንያት አምጥተው ሊያሳስሩኝ ነው። ስለዚህ ጨርሼ ልውጣህን ጊዜ አንዳንዱን በሌባ አንዳንዱን በሴት አንዳንዱን በምናምን አላህ ይፈትናል። ፈሯቸው። አንዷን አልቻሏትም። ደግሞ ተሰብስበው አሁን ደግሞ የእጃችን ካሳ ቢሉ ምን ሊሉ ምን ሊሉ ነው ይዞ ስለዚህ ምን ሆነ እነሱ ታሪክ ብለህ ጠይቅ። ኢነ ረቢ ቢከይዲሂን አሊም አለቃዬ የኔ ባለቤቴ ይህንን ያቃል ኢነ ረቢ አላህ ማለትም ይችላል አላህ ያቃል ተንኮላቸው እኔ አላቅም ስለዚህ አልችላቸው ወጥቼ ደግሞ ነገ ታሰርኩ ዛሬ ታሰርኩ እያልኩ ማስተዋል አልፈልግም ቃለ ማ ኸጥቡኩና ሰበስባ ንጉሱ ምን ሆናችሁ ነው ኢድራ ወቱና ዩሱፍ አንነሲ ነፍሲ ሁላችሁም ዩሱፍን ፈልጋችሁ እጃችሁን የቆራረጣችሁበት ምን ሆናችሁ ነው አላ ሰውየው ቁልነ ሓሸ ሊላህ ለአላህ ጥራት ይገባው ما علمنا عليه من سوء ከሱ ምንም መጥፎ ነገር አላየንም قالت امرأة العزيز الآن حصحص الحق የንጉሱ ሚስት ምን አለች አሁን እውነቱ ወጣ أنا راودته عن نفسه إني إليك راسي يطيقت وإنه لمن الصادقين كما جمروا جمروا سناقر ينبروا السونة يعني عند مشت له ذلك ليعلم ይህንን የማወጣው እንዲያቅ ነው አኒ ለማሁንሁ ቢልገይቢ በሌለበት ቦታ ውሸት ቀጥፌ ወንጀል የወነጀልኩት እንዳይመስለው እንዲያቅ ነው وأن الله الله لا يهدي كيد الخائنين يكهديان تنقل من قداس من الله يهم فرتشنو سلذي الآن حاص حاص الحق كل ما أبروك تونجل لي شيته هلو بمولو በአንድ ጊዜ ስለተወነጀለ እኔም እውነቱን ልናገር አለች። ወማ ኡበሪኡ ነፍሲ እኔ ራሴን ነፃ አላደርግም። በዚህ ጉዳይ ላይ በፍጹም እኔ ንጹህ ነኝ፣ ምንም የለብኝም አልልም። ያ ወንጀለኛ ነኝ ነዋ። ኢነ ነፍሰ ለአማረቱን ቢሱ ነፍስያ ለመጥፎ አዛዥ ነችና መጥፎ ጋር ያስገባችኝ ነፍስያ ናት። ላላ እሷ ናት እኮ የተናገረች አለች። ذلك ليعلم أني لما أخونه بالغيب ساينور ሳይኖር እንትን አላልኩትም እንዳልሆነ እጀልኩት እንዲያውቅ ነው هاي የምትለው هاي ربع እሱ لأن النفس لأمارة بالسوء صيد نقرت له وما أبرئ نفسي إن النفس لأمارة بالسوء إن النفس لأمارة بالسوء أساستني يالج أنت نفسي أنا أساستني إلا ما رحم ربي الله يزن لك وفكر إن ربي غفور رحيم ይሄ አንዱ ትልቁ ተፍሲር ይሄ ነው የለም ዩሱፍ ናቸው ሂዱና ንቅ ጠይቁልኝ አስጨርሱልኝ ያልኩት እኔ በሌለበት ሚስቱን እንዳልደፈርኩኝ እንዲያቅ ነው ቢሆንም ግን እኔ አልተሳሳትኩም ማለት አይደለም ተሳስቻለሁ ምን ላይ ተሳሳቱ እንዳልተሳሳት ይህን ወማወሪው ነፍሲ ለዩሱፍ አድርጎ ለመመለስ የሞከሩ ሰዎች አሉ ወሀመ ቢሃ ለውላ አራአ ቡርሃነ ረቢህ ላይ እንደተሳሳቱት ሁሉ እንዲያው እንግዲህ ካልጠበከኝ እኔም ወደ ዝሙት ልሄድ ነው አስቦ አስቦ ነበረ ብለው ለመተርጎም የሞከሩ ያልገባቸው ሙፈሲሮች እንደፈሰሩት አይነት እሷ ናት እያለች ያለችው እኔ አሁን አልአነ ሐስሐሰ አልሐቅ አነ ራወድቱሁ አን ነፍሲ እነሁ ለሚን አሳዲቂን ይሄ ያለው እሱ ከመጀመሪያው እስከ መጨረሻው ንጹህ ነበረ እናሳ ይሄንን ደግሞ አሁን የምናገርበት እሱ በሌለበት የምናገረው ሊዕለመ አኒ ለማ ሁንሁ ብልገይቢ ወአን አላህ ላ የህዲ ከይደ ልኻኢኒን ከዚያ ሱማ ወበሪኡ ነፍሲ ራሴንም ንጹህ አላደርግም ለምን إن النفس لأمارة بالسوء ይህን የመሰለ ቆንጆ ሳይ ወሰወሰኝና መጥፎ እንድሰራ አዘዘች ሸይጣን ስለተሳሳትኩኝ إلا ما رحم ربي إن ربي غفور رحيم وقال الملك نقص على ائتوني به እባካችሁ ሰው ያምጡልኝ። አስተኽልሱ ሊነፍሲ ለራሴ ልዩ አማካሪ ነው የማደርገው ፈለማ كلمه መፍቶ ሲያናግራቸው ቃል ኢነከ ልየውመ ለደይና መኪኑን አሚን ዩሱፍ እስረኛ መሆንክን መንገላታትክን ምናምን አታስታውሱ አንተ ዛሬኛ ጋር ሙመከን ትልቅ ማዕረግ የተሰጠ ታማኝም ነህ በሁሉ ነገር ታማኝ የሆንክ ሰው ነህ ማረድህን ወቅ ቃለ ጀዐልኒ አላ ኸዛኢን ልአርድ የእርሻ ሚኒስተር አድርገኝ አሉት በምድር ላይ ከምድር በሚወጡ የሰው አርዛቆች ላይ ኃላፊነት ስጠኝ ሹመኝ ታማኝ አይደለሁ እኔ ሙመከል አይደለሁ ዐይንደክ እንግዲያውስ ይህን ስልጣን ስጠኝ በዚህ ልርዳ በዚህ ልተባበረ ለምን እኒ ሐፊዝ እኔ አዋቂ ነኝ ሁሉን ነገር በቃል የመያዝ የምችል ዓሊም ብዙ ነገር የማቅ ነኝና እረዳሃለሁ በዚህ ጉዳይ ላይ ዓሊሙን ቢመስል ይስተሐቅ ሐፊዝ ቢልአማና አማናን እጠብቃለሁን ዓሊሙ መን የስተሕቁ አን ትወዛ ፊህ ልአማና ይህንን ማከፋፈል የምችለው እኔ ነኝ بعض علماء الحنفية የሐነፊ ዑለማዎች አንዳንዶቹ ምን አሉ ከካፊር መንግስት ጋራ የሆነ አስተዋጽኦ መስራት መስጠት የሚችል ሰው ገብቶ መስራት አለበት አሉ። ዩሱፍ አለይሂ ሰላም የገቡበት እዚህ ሰውየው ጋር የሚወያዩት ሙስሊም አይደለም፣ የአላህን ህግ የሚተገብር አይደለም። በዛው ህግ መሰረት አብረው የሆነ ነገር አገልግሎት የምሰጥበት ቦታ ልመደብ ብለው ጠይቀው ገቡ። ስለዚህ ሌሎቹ እንደውም አንዳንድ አሊሞች ምን ይላሉ? ያን ቦታ ለማግኘት እንኳንስ ናግባ ብሎት መንግስት ጠይቆት አይደለም፣ በር ከፍቶለት አይደለም፣ ተለማምጦ እንኳን ማመልከቻ ሰጥቶ ጉቦ እንኳን ከፍሎ እዚያ ቦታ ላይ መግበት ከመግባት ከቻለ ሊገባ ግዴታ ነው ይላሉ። ባይሆን ገብቶ ትንሽ ሊያቃልል ከቻለ ይህን አባባል አሁን ወደኛ ህይወት እሱ እናመጣ አንተ የቀበሌ ባለስልጣን ብትሆን ቀበሌ ላይ ለመታወቂያ የአምስት ብር መታወቂያ ለማውጣት አስር ብር ጉቦ የሚያስከፍል ሰው እዚያ እንዳይቀመጥ አንተ እንኳን ትሸፍናለህ። አንድ ጉዳይ ለምሳ፣ ለቁርስ፣ ለሻይ እያለ ህዝብን የሚያጉላላ ባለስልጣን እንዳይቀመጥ ሰዓት አክብረህ እንኳን ተገኝተህ ህዝቡን ልታገለግል ልትሆን ትችላለህ። ስለዚህ በእንዲህ ያለ ቦታ ላይ ገብተ ልታገለግል ግድ ይላል። ተግባብተናል። አንዳንዶቹ ምንድ ምንድን ነው እንዴ እኔ እኮ ህጀ ምን የምዬ የምዳኘው በሰው ሰራሽ ህግ ነው ሌባ ሲመጣ እንደ ሸር እጁን መቁረጥ ነበር የሚገባኝ ግን እዚያም አስር አመት አምስት አመት እሰር የሚል ፍርድ ልሰጥ ነው የምቀመጠው አዎ ልሰጥ ነው የምትቀመጠው ያ አቅምህ አይደለም ቁረጥ አትቁረጥ የሚል አቅምህ አይደለም ግን አምስት አመት አስር አመት ይፈረድበታል የሚለውን ራሱ ለመፍረድ ያለ ጉቦ ያለ ሙስና በታማኝነት ልሰራ ልሰራ የምትችለው አንተ ነህ። እዚያ ቦታማ ከተቀመጥ ሌባው ተቀምጦ በስመ መሐመድ ሌላው መሐመድ ሊታሰብ ይችላል። ስለዚህ ይህንን ራሱ አስተዋጽኦ አይደለም የምታደርገው አንተ። ይህንን እንኳን ማድረግ የምትችልበት አጋጣሚ ካለ ልትገባ ግድ ይላል ይላሉ። ይጃልኒ አላ ኸዛኢን ልአርድ ሌላው ደግሞ የማያውቁ ሰዎች ጋራ ሰዎች አንዳንድ ጊዜ አያውቁም አለማወቃቸውን የማያውቁ ሰዎች አሉ ከዚያ በኋላ ራሳቸው አዋቂ አዋቂ የሚያደርጉ ከሆነ ቆይ አንተ ቁጭ በል አታውቅም እኔ ነኝ የሚሻለው ካንተ እኔ እኮ እንዲህ እንዲህ እንዲህ እንዲህ አውቃለሁኝ ብሎ ሊነግረው ይገባል ይላሉ ለምን ምን እንደሚባል ነው አንዳንድ ጊዜ እኔ እኮ ሐፊዝ አሊም ነኝ ማለታቸው ከእናንተ እኮ የተሻለ እኔ የማውቀው ብዙ ነገር አለኝ አቅሙ ስለሌለ ቦታው ስላልተለቀቀልኝ ነው እንጂ ጥሩ ነገር ልሰራ እችላለሁ ማለታቸው ዩሱፍ ነቢይ አይደሉ እኔ እንዲህ ነኝ እንዲህ ነኝ ብሎ መናገር